ከግላዊነት ወደ ማህበራዊነት ይሸጋገራል። ሁለተኛው ደግሞ በአንዳንድ ታሪካዊ ወቅቶች አንዳንድ የተለመዱ ቃላት ስሜትን እንዲነኩና ቀስቃሽ ትርጉም እንዲሰጡ ሆነው ሲነገሩ አብዛኛው ሰው ቃላቱን በተመሳሳይ መንገድ ስለሚተረጉማቸው የተነገሩት ቃላት ካዘሏቸው ትርጉሞች ጋር ሆነው ከማህበረሰቡ ጋር ይላመዳሉ። የዚህ አይነቱ ትርጉም ምንጩ ብዙውን ጊዜ የማህበረሰቡን ህልውና የሚመለከት ወይም ብዙዎቹን የሚያገናኝ የጋራ ብሔራዊ ጉዳይ ይሆናል። ከዚህ ውጪ አንዳንድ ደራሲያን በህብረተሰቡ ማህበራዊ ልምድ ላይ የተመሰረቱ እውነታዎችን ለመግለጽና ሰዎች ዓለምንና ኑሯቸውን በጉልህ እንዲመለከቱ ለማድረግ ማህበራዊ ፍካሬ ባላቸው ቃላት ይጠቀማሉ። ለምሳሌ ከሩቅ የሚጣራው መረዋ ድምፅሽ ይቀሰቅሰኛል ደጅ እንድጠናሽ ገጽ 13 የሚለውን የቆየ ግጥም ስንኝ ብንወስድ በስንኙ ውስጥ ያለው የፍካሬ ቃል መረዋ ነው። ውብ ለሆነ ጣዕመ ዜማ መረዋ መመረጡ ታሪካዊ ምክንያት አለው። መረዋ የቤተ ክርስቲያን ደውል ነው። ጭር ባለ ሌሊት ሲደወል ምዕመናኑን ለጸሎት እንዲነሱ ከመቀስቀሱም በላይ ድምፁ ከአካባቢው ኮረብታዎች ጋር እየተጋጨ ሲያስተጋባ ውብ የሆነ ጣዕመ ዜማ ይሰማል። በዚህ አንጻር ገጣሚው ያሞገሳት ሴት ድምፀ ሸጋ መሆኗንና እንጉርጉሯ በእዝነ ህሊና ሲንቆረቆር እረፍት የሚነሳ ቃና እንዳለው ከመረዋው ሁኔታ ጋር አነጻጽሮ አቅርቦታል። እስካሁን እንደተመለከትነው ጽሁፎችን የማንበብ ልዩ ልዩ ሀሳቦችን ለማሰባሰብና ለህይወታችን መመሪያ ሊሆኑ የሚችሉ ቁም ነገሮችን ለመቅሰም ይረዳል። ይህም ሲሆን ጠቃሚውንና ጎጂውን ሀሳብ ለመለየት የምናነበውን ጽሁፍ ሁሉ በትኩረት ወይም በሂሳይን መመልከት ያስፈልጋል። በዚህ አይነት እየተመለከትን የደራሲው ሀሳብ ጠቃሚ ሆነው ሲገኝ ባገኘነው ሀሳብ ጥሩ የኑሮ ልምድ እንመሰረታለን፣ የተዛባውን እናስተካክላለን። መጥፎ ከሆነም ህብረተሰቡ በዚህ ሀሳብ እንዳይበከል ለመከላከል ሙያ አስተያየት እንሰነዝራለን ጽሑፍን አንብበን የደራሲውን ሀሳብ በሚገባ እንድንረዳ አመቺ ሁኔታን ከሚፈጥሩልን ነገሮች መሃል ዋናዎቹ ቃላት ናቸው ቃላት እንደ አገባባቸውና እንደ ጊዜ ሁኔታ ትርጉማቸውን ስለሚለውጡ አንድን ጽሑፍ ስናነብ በተለይ ለቃላት ፍካሬ ትርጉም የተለየ ጥንቃቄ ማድረግ ይጠበቅብናል አማርኛ መማሪያ 11ኛ ክፍል 1989 ዓ ም የሀገር መከላከያ ሚኒስቴር ካሳተመው መጽሐፍ በመጠኑ ተሻሽሎ የተወሰደ። መልመጃዎች ክፍል አንድ አንብቦ መረዳት። ለሚከተሉት ጥያቄዎች ምንባቡን መሰረት በማድረግ ትክክለኛውን መልስ ምረጡ። አንድ ሂስ ምንድን ነው? ሀ በአንድ ሰው ሀሳብ ላይ መስማማትን የሚያንጸባርቅ ነው። ለ በአንድ ሰው ሀሳብ አለመስማማትን የሚያንጸባርቅ ነው። አመሯ በአንድ ሰው ሀሳብ ላይ የሚሰነዘር ሙያዊ ምዘና ነው። መ መልስ አልተሰጠም። ገጽ 14 የሂሳዊ ንባብ ጠቀሜታ ምንድን ነው? ሀ የጽሁፎችን ስህተቶች ማጉላትና ቃቂር ማውጣት፣ ለ አዳዲስ እውቀቶችን መገብየት፣ አመርሃ ለኑሮ መመሪያ ሊሆኑ የሚችሉ ጠቃሚ መረጃዎችን ለተደራሲያን ለማመልከት፣ መ ለና አመርሃ መልስ ናቸው። ሶስት ፍካራዊ ትርጉም የሚለውን ጽንሰ ሀሳብ በትክክል የሚገልጸው የትኛውን ነው? ሀ ለአንባቢያን ሁሉ የጋራ የሆነ ግልጽ ትርጉም መስጠት፣ ለ ሚስጥርን አምቆ መያዝ፣ አመርሃ ለአንባቢያን የተለያየ ትርጉም መስጠት፣ መ ሀና አመርሃ መልስ ናቸው። አራት የቃላትን ፍካራዊ ትርጉም ወይም እማሪያዊ ፍቺ ማወቁ ለምን ይጠቅማል? ሀ በአንድ ጽሑፍ ውስጥ ቃላት በገቡበት ስፍራ የሚሰጡትን ትክክለኛ ሚና ለመለየት ለ የቃላትን አውዳዊ ሚና ካለማወቅ ከሚያጋጥመው ችግር ለመላቀቅ አመሯ የቃላትን ፍቺ በአገባባቸው መሰረት ለመለየት መ ሁሉም መልሶች ናቸው። በሀ ረድፍ የተዘረዘሩትን ቃላትና ረጋት በለረድፍ ከቀረቡት ተመሳሳዮቻቸው ጋር አዛምዶ ረድፍ ሀ አንድ ማመንጨት ሁለት እማሬ ሶስት የኑሮ መመሪያ አራት ትኩረት አምስት ሙያዊ ምዘና ረድፍ ለ ሀ የህይወት ህግ ለ ሚዛናዊ አስተያየት አመርሃ ግልብ አንባቢ መ ማንቆርቆር ሰ ማፍለቅ ረ አንክሮ ሸ የቃላት ጥሬ ፍቺ ገጽ 15 ክፍል ሁለት ቃላት ቀጥሎ ለቀረቡት ቃላት ተመሳሳይ ይሆናሉ ተብለው ከተሰጡት አማራጮች መካከል ይበልጥ የሚስማማውን ምረጡ። አንድ ሙስና፣ ሀ ንቅዘት፣ ለ ዋስትና፣ ሐመርሃ ሴራ፣ መ ሙሴነት። ሁለት ራሮት፣ ሀ ጥቁረት፣ ለ ርኅራሄ፣ ሐመርሃ ሮሮ፣ መ ስጋት። ሶስት ዛበረ፣ ሀ ዘበዘበ ለ ተናገረ፣ ሐመርኋ ተቁነጠነጠ፣ መ ለፈለፈ። አራት ደቆሰ፣ ሀ አላመ፣ ለ አንቀላፋ፣ ሐመርኋ አዛጋ፣ መ አንቧቀሰ። አምስት ጽሞና፣ ሀ ትህትና፣ ለ ምር፣ ሐመርኋ አጽንዖት፣ መ ተመስጦ የሚከተሉት ቃላት እማሪያዊና ፍካሬ ፍቺ እንዲኖራችሁ አድርጋችሁ አረፍተ ነገር ስሩባቸው። ምሳሌ ስጋ፣ አለሙ የስጋ ዘመዴ ነው። ወርቁ የበግ ስጋ ይወዳል። አንድ ወንበር፣ ሁለት እሳት፣ ሶስት አፍ፣ አራት ውሃ፣ አምስት እባብ። ገጽ 16 ነጠላ ትዕምርተ ጥቅስ ነጠላ ትምህርተ ጥቅስ በጥቅስ ውስጥ የተጠቀሰውን ሌላ ጥቅስ ለማመልከት የሚገባ የምልክት አይነት ነው። ምልክቱ በጥቅስ ምልክት ውስጥ ባሰፈርነው አባባል ውስጥ የሌላ የሶስተኛ ሰው ሀሳብ ሲከሰት ይህንኑ ለይቶ ለማመልከት በአገልግሎት ላይ የሚውል ነው። ምሳሌ እንግዲህ አለ አዝማሪው ቢራውን በአንድ ጊዜ ተጎንጭቶ አጣጣመና እንግዲህ የደመቁ ረጅም የረፍት ጊዜ በከንቱ እንዳያልፍ ነገ አምቦ ሄደን እስከው ድረስ ስንዋኝ ሰንብተን ሰኞ እንመለስ የኔ ውብ ዋና ካልወሰደኝ እያለች መጨቅጨቅ ከጀመረች ዘመናት አልፈው ዘመናት ተተክተዋል አለ ከቀሉ ጨምር አድርጎ አዲስ አለማየሁ የልምዣት 1980 ገጽ 500 በዚህ ምሳሌ እንደተመለከት ነው ደራሲው አቶ አዲስ የአዝማሪውን አባባል ለይተው በትምህርተ ጥቅስ ውስጥ አስፍረውታል አዝማሪው ደግሞ በተራው የኔ ውብ እያለ የሚጠራት ወዳጁ ምን እያለች እንደምትጨቀጭቀው አባባሏን ይጠቅሳል ጊዜች የእኔ ውብ የተሰኘችው ገጸ ባህሪ አባባል የሌላ ሶስተኛ ሰው አባባል በመሆኑ በነጠላ ትምህርተ ጥቅስ ውስጥ እንዲቀመጥ ተደርጓል። የሚከተሉት አንቀጾች ተገቢው የስርዓተ ነጥብ አጠቃቀም አይታይባቸውም። ስርዓተ ነጥብ በመጓደሉም አንቀጾቹ የያዙትን ሀሳብ በግልጽ ለመረዳት ያዳግታል። ተገቢውን ስርዓተ ነጥብ በተገቢው ቦታ በመጠቀም አንቀጾቹ ያዘሉትን ሀሳብ ግልጽ አድርጋችሁ አመልክቱ። አንድ ሌላው የምመክርህ ነገር አሉ አቶ ማንደፍሮ እንዴት እንደሚቀበላቸው ስላላወቁ እያመነቱ ሌላው የምመክርህ ነገር ስራ እንዳያስክ የምትስማማንና በመጠኑም ቢሆን ትምህርት ያላት ልጅ ፈልገ አግብተ ትዳር እንድትይዝ ነው ትዳር መልካም ነው ልጄ ትዳር ይሰበስባል ይቀጣል የትዳረን ያህል አባትናት አይቀጡም ይባላል ወዲያውም ያስከብራል አሉት አዲስ አለማየሁ የልምዣት 1980